بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم አቂደት ዋስጥያ ሶስተኛው ክፍል ነው ዛሬ የምንጀምረው ምን አሉ ሼክ ልእስላም እብን ተይሚያ አቂደት ዋስጥያ ላይ ثم رسله ثم رسله ከዛም መልእክተኞቹ ثመ ሩሱሉሁ ከዛም መልእክተኞቹ ሷዲቁነ እውነተኞች ናቸው። መስዱቁነ አው ሙሰደቁነ ሁለት ንስኻ ላይ ሁለት የተለያዩ ንስኻዎች አሉ ይላሉ። መስዱቅነ የሚልም አለ፣ ሙሰደቁነ የሚልም አለ። እንግዲህ ሷዲቁን እውነተኞች ናቸው፣ እውነት ተናጋሪዎች ናቸው ነው። መስዱቁነ በሚለው ስንሄድ ይላሉ ዑለሞቹ በእነሱ ላይ እውነት የመጣ እውነት የተወረደላቸው ማለት ነው። ወደ እነሱ የመጣው ኸበር ወደ እነሱ የመጣው ዋሕይ ትክክለኛና እውነተኛ ነው ለማለት ነው። ሁለተኛው ሙሰደቁነ የሚል አለ። ሙሰደቅ በዚህ ከሆነ ሙሰደቁነ ያኒ የተላኩባቸው ህዝቦች ሊያምኗቸው ሊቀበሏቸው የሚገባ ማለት ነው ይሉታል። መስዱቁን አው ሙሰደቁና ናቸው ታማኞች ሊታመኑ የሚገባቸው ወይም ደግሞ ወደ እነሱ የመጣው ኸበር ትክክለኛ የሆነ ናቸው። ብኺላፍ ለዚነ በነዚያ ተቃራኒ በነማን የቆሉነ የሚሉ የሆኑ አለይህ በሱ ላይ በአላህ ስብሓነ ወተዓላ ላይ የሚሉ ከሆኑ ሰዎች በተቃራኒ ማላ ያዕለሙነ የማያውቁትን ነገር ከሚሉት አካላት በተቃራኒ ማለት ነው። በአጠቃላይ መልእክተኞች የሚናገሩት ነገር በሙሉ አይደለም እና ስለ አላህ ስብሓነ ወተዓላ የተናገሩት ሌሎች ዒባዳዎችን በተመለከተ የተናገሩት ነገር በሙሉ እንከን የሌለውና እውነተኛ ነው። የእነሱ እንከን የሌለውና እውነተኛ ከሆነ የሚከተላቸውም እንደዛው ነው የሚሆነው። እነሱን የሚከተል እነሱ በተናገሩት ላይ የሚናገር እነሱ ባመኑት ነገር ላይ የሚያምን እነሱ በሚነፈዩት በሚያስወግዱት ነገር ላይ የሚነፈይ በአጠቃላይ ሁለመናቸውን የሚከተል ሰው ትክክለኛ ይሆናል ማለት ነው። ምንም ጥርጥር የለውም። ምክንያቱም ከራሱ አምጥቶ አይደለም እየተናገረም እያመነም ያለው ከእነሱ የመጣውን ትክክለኛ ኸበር ነው አምኖና ተቀብሎ እያስተላለፈም እያመንም ያለው እነዚህ የቁሉን አለይህ ማ ላ ያዕለሙን የማያውቁትን ነገር በአላህ ስብሓነሁ ወተዓላ ላይ ይናገራሉ የተባሉት በአጠቃላይ በዋሕይ በነቢዩ ዓለይሂ ሰላቱ ወሰላም በተወረደው ዋሕይ ካልሆነ በቀር በሌላ ነገር የሚናገር በሙሉ ስለ አላህ ስብሓነሁ ወተዓላ የማያውቀውን ነገር ነው የሚናገረው። ምንም ጥርጥር የለው። በቁርአን ወይ በሐዲስ ሁለቱም ወሕይ ነው። የማይናገር ሰው በአላህ ስብሓነሁ ወተዓላ ላይ አስማና ሲፋት በተለይ በዚህ ጉዳይ ላይ ወሕይ ባልመጣበት ነገር የሚናገር ካለ የቁሉን አለይህ ማ ላ ያዕለሙን የተባሉት ውስጥ የሚገባ ለመሆኑ ምንም ጥርጥር የለው ወሊሃዛ ለዚህም ማዕሉ እንግዲህ እንግዲህ ከዚህ ثم رسوله صادقون ከሚለው በፊት ምን ነበር ያልነው አላህ ስብሓንሁ ወተዓላ ስለ ራሱ የበለጠ አዋቂ ነው በል ስለ ባሮቹም የበለጠ አዋቂ ነው ብለናል። ስለዚህ አላህ ስብሓነሁ ወተዓላ ለነፍሱ ለራሱ ያሰበተውን ነገር እናሰብታለን፣ ከነፍሱ የነፈየውን ነገር ደግሞ እነፈያለን ነው። ከዛም መልእክተኞቹ እንዲህ ከሆኑ ወሊሃዛ ለዚህም አለ ቃል አለ ሱብሓነ ረቢክ ጥራት ተገባው ጌታ ረቢል ዒዘት የልቅናና የማሸነፍ ጌታ አማ የሲፉን እነሱ ከሚገልጹት ከሚመጥኑት ነገር አላህ ስብሓነሁ ወተዓላ እንዲህ ነው ብለው ከሚገልጹት ነገር ስለ አላህ ከሚናገሩት ነገር አላህ ስብሓነሁ ወተዓላ የጠራ ነው። ወሰላሙን አለል ሙርሰሊን አለ። ሰላም በሙርሰሎች በመልክተኞች ላይ ይሁን። ወልሐምዱሊላሂ ረቢል ዓለሚን ምስጋናና ውዳሴ ለአላህ ስብሓነሁ ወተዓላ ለዓለማት ጌታ ይሁን። ምን አሉ? ፈሰበሐ ነፍሰው ነፍሱን አጠራ አላህ ስብሓነሁ ወተዓላ ከምንድን ያጠራው? አማ ወሶፈሁ? ብሂ በሱ ከገለጹት ነገር አልሙኻሊፉና ተጻራሪዎች ሊሩሱል መልእክተኞችን የሚጻረሩ አካላት እሱን ከገለጹበት ነገር አላህ ስብሓነሁ ወተዓላ ራሱን አጠራ። ምክንያቱም እነሱ እሱን የገለጹበት አላህ ስብሓነሁ ወተዓላ የገለጹበት ነገር ትክክለኛ ያልሆነ ባጢል የሆነ ነገር ስለሆነ ማለት ነው። ወሰላሙን ዐለል ሙርሰሊን ሰላም በሙርሰሎች ላይ ይሁን። ለምን ሊሰላመቲ ማ ቃሉሁ ያሉት ነገር ያሉት ነገር ሰላማ ስላሉ ያኒ የጠራ ስለሆነ ማለት የጠራ ከመጥፎ ነገሮች የጠራ ሚን ነቅሲ ያው ከጎደሎ ነገር የጠራ ወልዓይቢ ከዓይብ ከነውርም የጠራ በመሆኑ እነሱ ያሉት ነገር አላህ ስብሓነ ወተዓላን የገለጹበት ነገር እነሱን የተጻረሩት ግን እንደዚህ ከነቅስና ከዓይብ እየጠራ አይደለምና ነው። ሰላም ወሰላሙን አለ ሙርሰሊን የሚለው ብቻ ሰላም የሚለው ላይ ምንድን ነው ሰላም ሰላምታ ራሱ ነው ተብሏል። ሌሎቹ ደግሞ ሰላም ያኒ ሰላም ሚነል መካሪህ ከመጥፎ ነገሮች ሁሉ መጥራት ነው ብለውታል። አላሁ ተዓላ አለም። وهو سبحانه ترى تقبوا قد جمع برقد سبسبون قد جمع برقد سبسبون الله سبحانه وتعالى الله تبارك وتعالى سبسبون فيما وصف فقلت أو وسمى به نفسه نفس بسيط الرب نقر لي سبسبون الله النوم بين النفي والإثبات إثباتنا نفي سبسبون هي إيه إثباتنا نفي من بلقر عقيدة وسط በጣም ከላኢላህ ኢላላህ ጀምሮ የምናገኘው በሰፊው የምናገኘው ነገር ስለሆነ በጣም አትኩሮት የሚያስፈልገው ነገር ነው። ይህን ስንል ምንድን ነው አሁን ሼኹ ይህንን ሲሉ አላህ ስብሓነሁ ወተዓላ ራሱን በገለጸበት በመጠነበትና በጠራበት ላይ ነፊና ኢስባትን ሰብስቧል። ያኒ በኢስባትም በነፊም ገልጿል አላህ ስብሓነሁ ወተዓላ ራሱን ማለት ነው። እዚህ ላይ ግን ልብ ሊባል የሚገባው ነገር ምንድን ነው? እንግዲህ ኢስባቱ ለአላህ ስብሓነሁ ወተዓላ የሚሰብተው ነገር ምንድን ነው? ቢወጅህ ሚነል ውጁህ ከገጽታዎች ሁሉ በአንድም ገጽታ ምንም አይነት ጎዶሎ የሚባል ነገር ሊጠጋው የማይችል ምሉእ የሆነ ባህሪን ለሱ ማስበት ነው። ኢትባት የሚባለው ነገር ይሄ ነው። ነፊ ላይ ስንመጣ ግን ነፊ ሙጀረድ ነፊ አይደለም የሚፈለገው ይላሉ ዑለሞቻችን። ይህንን ጉዳይ ዑለሞቻችን በጣም አብራርተውታል። አንድን ነገር ከአላህ ስብሓነሁ ወተዓላ ስንነፈይ ስናስወግድ መነፌቱ ብቻ አይደለም የሚፈለገው ከመነፍየቱ ጋር የእሱ ተቃራኒ ምሉ የሆነን ባህሪ ማስበት ነው። ምሉ የሆነን ባህሪ ማስበት ነው። ምክንያቱም አንዳንዴ ነፍይ ነፊ ውዳሴ የማይሆንበት ጊዜ አለ። ብዙ ቦታዎች ላይ ውዳሴ ሳይሆን እናገኘዋለን። ለምሳሌ እብን ዑሰይሚን አቂደቱል ሙስላ ላይ አንድ ምሳሌን ያመጣሉ። ለምሳሌ ያህል አልጅዳሩ ላይ የظልም ግርግዳ አይበድልም አለ። ይሄ ነገር ውዳሴ ሊሆን አይችልም። ምክንያቱም ይሄ መበደል የሚባለውን ነገር የመቀበል አቅም የለውም። ግድግዳ የሚባለው ነገር ማለት ነው። አስረን አያውቀውም። ሊቀበለውም የሚችል ነገር አይደለም። ሌሎች ምሳሌዎች ያመጣሉ። ለምሳሌ አንዳንድ የሆነች ግጥም ያመጣሉ ብቻ የሆነች ጎሳ አለች እና በጣም ደካማ ከመሆኗ የተነሳ ደካማ ከመሆኗ የተነሳ ሰዎችን ህዝቦችን አትበድልም ትባላለች። እንግዲህ አለመበደሏ ከአጅዝ የተነሳ ነው ማለት ነው። ይህን አለመበደል ያልተቀበለችው ከአጅዝ ካለመቻል የተነሳ እንጂ በሌላ ምክንያት አይደለም። ግን አላህ ስብሓነሁ ወተዓላ አይበድልም ብለን ስንል አይበድልም ብለን ስንል ምን እያልን ነው? የምናሰብተው ነገር ደግሞ ይኖረናል። ምሉእ የተሟላ የሆነ ፍትህ አላህ ዘንድ አለ ማለት ነው። አላህ ስብሓንሁ ወተዓላ ሞት አይነካውም ብለን ስንል ሞትን ከአላህ ስብሓንሁ ወተዓላ ስንነፈይ የምናሰብተው ምሉ የተሟላ የሆነ ጎድሎ የሚባል ነገር የሌለው ህያውነትን እናሰብታለን አላህ ስብሓንሁ ወተዓላ። ስለዚህ ስንነፈይ ጥንቃቄ ያስፈልገዋል። ነፊው ብቻ አይደለም የሚፈለገው፣ በተቃራኒው ምሉእ የሆነ ጎዶሎ የሚባል ነገር የሌለበትን ምሉእ የሆነን ባህሪ ለአላህ ስብሓነሁ ወተዓላ እናሰብታለን። ነፊ ይሄ ነው። ፈላ ዑዱለ መዘንበል የለም ለአህል ሱነቲ ወልጀማዓ አህል ሱና ወልጀማዓዎች መዘንበል የለም። ይሄ አህል ሱና ወልጀማዓ አህል ሱና የተባሉት እንግዲህ በሱና ላይ ያሉ በመሆናቸው የረሱል አለይሂ ሰላቱ ሰላም ሱና መሪያቸው አድርገው ያዙ በመሆናቸው ነው። ጀማዓ የተባሉት ደግሞ በዛው ላይ በመሰብሰባቸው ነው። አማ ጃአ ቢሂ ልሙርሰሉነ ሙርሰሎች የአላህ ስብሓነ ወተዓላ መልእክተኞች ካመጡት ነገር መዘንበል የለም። ታዲያ ምንድን ነው መልእክተኞች ያመጡትን ነገር ይዘው ይጓዛሉ። ፈኢነሁ እሱ እንግዲህ ፈኢነሁ እሱ ያኒ ወይ መልእክተኞች ያመጡት ነገር እኮ ማለት ነው ወይ ደግሞ የአህልሱና መንገድ ዞሮ ዞሮ የአህልሱናዎችን መንገድ የአህልሱናዎችን መንገድ ምንድን ነው መልእክተኞች ያመጡት ነገር ነው ፈኢነሁ አስራጥ ሙስተቂም ቀጥተኛ መንገድ ነውና ነው አስራጥ አልሙስተቂም ነው አሁን ይሄ ሲራጥ ሙስተቂም ደግሞ ሲራጥ ምንድን ነው? አለዚነ አንዓመ አላሁ ዐለይሂም እነዛ በእነሱ ላይ ጸጋውን የሞላላቸው ሰዎች የሆነ መንገድ ማለት ነው። ሚነ ነቢይነ ከነቢዮች ነቢዮች ከሰው ልጆች በአጠቃላይ በቀደምነት ሊጠቀሱ የሚገባቸውና መሪዎች ናቸው። ለዛም አስቀድሞታል ሚነ ነቢይን ብለው እዚህም ላይ ቁርአንም ላይ አላህ ስብሓነ ወተዓላ አስቀድሟቸዋል። በዛም ያንን በመመርኮዝም ነው እሳቸው ያኒ ሼኹል እንዲህ አድርገው ያመጡት ወስዲቂን ስዲቆችም ስዲቅ ሲባል ምንድን ነው? በጣም እውነተኛ የሆነ በእውነት ድካ የደረሰ በጣም ከፍተኛ ደረጃ ላይ የደረሰ ማለት ነው። ሹሃዳ ሹሃዳ እዚህ ላይ ማን ነው የሚለው ላይ አንዳንዶቹ ያኔ ጦርነት ላይ በሸሂድ ሆኖ የሞተ ይላሉ። ሌሎቹ ደግሞ ዑለሞችም ይካተታሉ እዚህ ውስጥ። ለምን አላህ ስብሓነሁ ወተዓላ ምን ብሏል? ሸሂድ አላሁ አነሁ ላኢላሃ እንግዲህ አላህ ስብሓነሁ ወተዓላ መስክሯል ከሱ ውጭ ሌላ አምላክ እንደሌለ። ካለ በኋላ አላህ ስብሓነሁ ወተዓላ ወልመላኢካ አለ ወኡሉል ዒልሚ ቃኢመን ቢልቅስጥ ብሏል። ወሉ ዕልም የእውቀት ባለቤቶችን እዛ ውስጥ አካቷቸዋል። ምን ከአላህ ስብሓነሁ ወተዓላ በቀር አምልኮ የሚገባው አምላክ የለም ብሎ አላህ ስብሓነሁ ወተዓላ ከመሰከረ በኋላ መላኢኮችን መስክረዋል። ከዛም ነቢዮችን ማነው ዑለሞችን መስክረዋል። ስለዚህ መስካሪዎች ናቸው። ከዚህ አንጻር እዛ ውስጥ ይካትታሉ ይላሉ። ሌሎቹ ደግሞ ሁሉንም ያጠቃልሉታል። ዑለሞችም እዛ ውስጥ ይገባሉ። ሸሂዶችም ጦርነት ላይ እየሞቱትም እዛ ውስጥ ይገባሉ ይላሉ። الاستدلال على إثبات أسماء الله وصفاته من القرآن الكريم هنا الجمع بين النفي والإثبات في صفته في, في وصفه تعالى ምን ብለናል? አሳሊሑን የሚለውን አላየነውም አለሽ። አሳሊሑን ጀምዑ ሳሊሕ ሳሊሑን ብለን ስንል እንግዲህ የሳሊሕ ጀምዕ ነው፣ ብዙ ነው። ሳሊሕ በአጠቃላይ መልካም ነገርን ፈጻሚዎች ናቸው። መልካም ስራ የሚፈጽሙ ግንኙነታቸውን መጀመሪያ ከአላህ ስብሓነሁ ወተዓላ ጋር አሳምረው ከዛም ከመልካም ባሮች ጋራ ከአላህ ስብሓነ ወተዓላ ባሮች ጋራም ግንኙነታቸውን እንደዚህ ያሳመሩ ሷሊሖች ይባላሉ። በአጠቃላይ ይሄ መንገድ ሲራጡል ሙስተቂም የሚባለው የእነዚህ መንገድ ነው። እንግዲህ ሲራጡል ሙስተቂም ላይ ቀጥተኛው መንገድ ላይ በሰለፎች መንገድ ላይ ስንሆን የሰው ማለት ያሳዝናል፣ አይገባም። ዛሬ በዚች በቀጥተኛ መንገድ ላይ ያለ ሰው አንሶ መታየቱ እኛን ሊያሳስበን አይገባም። መታወቅ ያለበት ነገር እኛ ከማን ጋር ነን ማለት ነው። ኢንሻ አላሁ ተዓላ ከነቢዮች፣ ከስዲቆች፣ ሹሃዳ፣ ሳሊሒን በእነዚህ ምርጥ የአላህ ስብሓነሁ ወተዓላ ባሮች መንገድ ላይ መሆናችን ብቻ የሚያስደስተን ሊሆን ይገባል። እዛ ውጭ በአሁኑ ዘመን ይህንን መንገድ የሚከተል ሰው አንሶ መታየቱ ሊያሳዝነን ሊያስተክዘን አይገባም። الجمع بين النفي والإثبات في وصفه تعالى نقول جمع بين النفي بنفي الناب إثبات مكاكل الله سبحانه وتعالى رسول سيقلت مسبسب أسأل فنال إهن ملكة وقرد دخل برقد قبتال لال في هذه الجملة بزج جملة لا قبتال يا يعني جملة من دنج الله سبحانه وتعالى راس بقلت أكذي بنفي الناب إثبات مكاكل سبسوال يمي لو جملة تكل لنا قرمالنا ማ ወሰፈ አላሁ ቢሂ ነፍሰሁ ነፍሱን የገለጸበት ነገር ፊ ሱረት ልእክላስ ላይ ማለት ነው። አለቲ ያቺ ተዕዲሉ ሱሉሰል ቁርአን የቁርአንን አንድ ሶስተኛ የምትስተካከል የሆነች አንድ ሶስተኛ የምትስተካከል ሲሉ ብቻ የተለያየ የተለያየ አስተያየት አለ የዑለሞች ብቻ አንዱን አይተን እናልፋለን። ያም ምንድነው ቁርአን በአጠቃላይ ተውሂድ አለው። ቀሰስ አለው አሕካም አለው ተውሂድ አለ አላህ ስብሓነ ወተዓላ ደግሞ ስላለፉ ህዝቦች የተረከልን መልካ ብዙ ነገሮች አሉ ያኒ የቅጣቶችም የጸጋዎችም ብዙ ነገሮች ናቸው ብቻ ቀሰስ በአጠቃላይ እንደዚሁም አሕካሞች አሉ ሐራምና ሐላል የመሳሰሉ ነገሮች እና አንድ ሶስተኛውን ትስተካከላለች የተባለው ተውሂድን በመያዟ ነው ይላሉ ምክንያቱም አላህ ስብሓነ ወተዓላ የተገለጸበት ትልቅ የቁርአን ሱራ ነውና ሐይቱ የቁል በሚል ጊዜ ቁል በል ወላሁ አሐድ ሁወ እሱ አላሁ አላህ ስብሓነ ወተዓላ አሐዱን አንድ ነው። አሐድ የሚለው ቃል በእርግጥ ዋሂድ ከሚለው ጋር ከትርጉም አንጻር አንድ መሆኑን ይናገራሉ ዑለሞች። ነገር ግን አሐድ የሚለውን ቃል አንደኛ በነፊ አድርገን ካልሆነ በቀር ለምሳሌ የለም ለማለት ላ አሐደ ፊዳር ይባላል። ቤት ውስጥ አንድም የለም። በነፍይ አካሄድ ልንገልጸው እንችላለን። ሁለተኛ ደግሞ ሙዳፍ አድርገን አስጠግተን ማለት ነው። ወይን አሓዱን ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ ይስማዕ ከላም አላህ እንዳለው በእንደዚህ በእንደዚህ ሁኔታዎች ካልሆነ በቀር አሓድ የሚለውን ለፍጡራን መጠቀም አይቻልም ያሉ ዑለሞቻችን አሉ። ዋሒድ የሚለውን ግን መጠቀም ይቻላል። አለል ጥላቅ ማለት ነው። አንድ ሰው ምናምን እያል ያኔ በእንትንም ባይሆን በነፊም ባይሆን እንደዚህ ሙዳፍም ሆኖ ምናምንም ባይሆን ይቻላል ብለዋል። አላሁ ሰመድ አላህ ስብሓነሁ ወተዓላ መጠጊያ ነው። ሰመድ ላይ ብዙ ነገር ተብሏል። በእርግጥ ለም የሊድ ወለም ይውለድ አላህ ስብሓንሁ ወተዓላ ለም የሊድ ወለም ይውለድ አላህ ስብሓንሁ ወተዓላ አልተወለደምም አልወለደምም ይህን ነገር በርካታ ቦታዎች ላይ የምናገኘው አላህ ስብሓንሁ ወተዓላ አለመወለዱን ነው ለምን መወለዱን ፈጣሪ ተወልዷል የሚል ነገር በጣም በሰፊው የተሰራጨ ውሸት ነው። ወልዷል የሚለው ነገር ግን የዛኑ ያህል የተሰራጨ አይደለም። የዛኑ ያህል የተሰራጨ ስላልሆነ በተደጋጋሚ መጣየኛው ይላሉ። ወለም የኩን ለሁ ያው ዞሮ ዞሮ ይሄኛው ረድ ይሆናል በሙሽሪኮቹና በነሳራዎች ላይ ምላሽ ነው። ወለም የኩን ለሁ ኩፍወን አሐድ ለሱ አንድም ብጤ የለውም። አላህ ስብሓነሁ ወተዓላ አምሳያ የለውም እና እዚህ ውስጥ ይገባል ነው። አሁን አሐድ ብለን ስንል ምንድን ነው? ኢትባት ነው፣ እያሰበትን ነው። ሶመድ ብለን ስንል አላህ ስብሓነሁ ወተዓላ መጠጊያ ነው ብለን ስንል እንደዚሁ ኢስባት ነው እያሰበት ነው። ለም የሊድ ወለም ይውለድ ብለን ስንል ግን ምንድነው እየነፈየን ነው። ወለም የኩን ለሁ ኩፉወን አሐድ ብለን ስንልም እዚሁ ነፊ ነው። እዚህ ላይ ግን መታወቅ ያለበት ነገር መታወቅ ያለበት ነገር የቁርአንና የሐዲስ መንገድ ኢስባት ላይ በጣም በዝርዝር መጥቷል። በሚያሰብት ጊዜ ለምሳሌ አላህ ስብሓነ ወተዓላ ረሂም ነው፣ ጀባር ነው ብዙ ነገሮች አሉ። ኢስባት ላይ እንደዚህ ሲሆን በሰፊው በዝርዝር የመጣ ሲሆን ነፍይ ላይ ግን በጥቅል ነው የመጣው። ብዙ ጊዜ በጥቅል ነው የመጣው። ለምሳሌ ለይሰ ከሚትሊሂ ሸይኡን እንደሚለው አንዳንድ ቦታዎች ላይ በዝርዝር ቢመጡም እንኳን እዛ የመጣበት ቦታ ላይም የራሱ የሆነ ምክንያት አለው። እና ብዙ ጊዜ እንዲህ አይነት ነገር ነው የምናገኘው ቁርአንና ሀዲስ ላይ። የአህልሱና ወልጀማዓ መንገድም እንደዚሁ ነው። ኢስባት ላይ በዝርዝር ያሰብታሉ፣ ነፊ ላይ ደግሞ በጥቅል ይነፈያሉ። ልክ ቁርአንና ሀዲስ ላይ እንደሚገኘው ማለት ነው። የአህለል ቢድዓ ደግሞ ፍጹም ተቃራኒ ነው። በዝርዝር የመጣው ኢስባት ላይ ምን ያደርጋሉ? እነሱ በጥቅል ያደርጉታል። በተቃራኒው በጥቅል የመጣው ነፍይ ላይ ግን በዝርዝር ይነፈያሉ። በጣም የእነሱን አገላለጽ ለመግለጽ በጣም ሀያ እናደርጋለን። ምክንያቱም የሚያስጠላ አገላለጽ ስለሚገልጹ ማለት ነው። አላህ ስብሓነሁ ወተዓላን ሲገልጹ ለምሳሌ ምን ይላሉ? አላህ ስብሓነሁ ወተዓላ ተባረከ ወተዓላ እንዲህ አይደለም፣ ስጋ አይደለም፣ ደም አይደለም፣ እንዲህ አይደለም፣ እንዲህ አይደለም እያሉ ይገልጻሉ። ተዓላ አላሁ አማ የቁሉን ዑሉወን ከቢራ እንዲህ አይነት ነገሮች በቁርአንና በሐዲስ አልመጡም። እነሱ ግን ሁሌ ዘወትር በመጽሐፎቻቸው በአንደበቶቻቸው ይደጋግሙታል። ጠሐውያን ሸርሕ ሲያደርጉ ታላቁ ሻርሕ ያኒ እብን አብልዕዝ አልሐነፊ ምን ይላሉ? አንድን ንጉስ እንደው ሄደህ አንተ ለምሳሌ አንተ እኮ አራጅ አይደለህም ጨፍጫፊ አይደለህ አይደለህም ብለህ ብትለው ለአደበክ አላ ቀውሊከ ሀዛ አደብ ያስይዝህ ነበር ለዚህ ንግግር። ምክንያቱም መድህ አይደለም ይሄ ራሱ አደብ ያስፈልገዋል። ፈከይፈ መዓ አላህ ሱብሓነሁ ተባረከ ወተዓላ እና የእነሱ መንገድ ግን ይኸው ነው። ወላሁ ተዓላ አለም። እንግዲህ እዚሁ ብናቆመው ይሻላል። ሰነቱል መጥቷል። تاين كذا إن شاء الله صلى اللهم على نبينا وشفيعنا وحبيبنا محمد صلى الله عليه وسلم